ሹሩጡ ሶላትን ጀምረናል። ሹሩጡ ሶላት ስንት ነበሩ ሹሩጦች? እስኪ ቁጠሩልኝ። አልኢስላም ወልዓቅሉ ወተምይዙ ሙስሊም መሆን አለበት። ሶላት ለመስገድ ሶላት ተቀባይነት ሊኖረው ዘንዳ ሙስሊም መሆን አለበት። አቂል መሆን አለበት። እብድ መሆን የለበትም። ተሚዝ ያለው መሆን አለበት። አቅመ አዳምና አቅመ ሔዋን መድረስ አለበት። እሺ ሶስት እ ስድስት ይቀራል እ አጣሃራ ሚነል ሐደስ ውዱ ያለው መሆን አለበት ወይም ጀናባ የሌለበትና ውዱ አልባ መሆን የለበትም። ጠሃረቱ ሚነል ሐደስ አልአክበር ወላ ይገባል። ጠሃረቱ ሚነል ሐደስ አራት ተሳተፉ አንየቱ መነየት ለሶላቱ ግድ መነየት ሶላቱ ተቀባይነት ሊኖረው ዘንድ አምስት ወደ ወቅቲ ጊዜው መግባት አለበት ሲሰግድ ዙሁርን በአምስት ሰዓት ቢሰግደው ተቀባይነት የለውም። እስትቅባሉ ልቂብላ ወደ ቂብላ መዞር አለበት። ያው መክሱሶች አሉ እናያለን። ሰትሩ ለአውራ ስምንት አውረትም መሰተር አለበት። የሰዎች የተለያያለ የሴቶች የትልልቅ ሴቶች አለ፣ የህፃን ሴቶች አለ፣ የወንድ አለ፣ ይለያያል ከሁኔታው ጋር። እሺ ሌላ አንድ ይቀራል ኢዛለቱ ነጃሳ ነጃሳ መወገድ አለበት። ይህም እንዳንድ ነው የሚቆጠረው። ልብሱ ከነጃሳ መወገድ አለበት። ሰውነቱ ከነጃሳ፣ የሚሰግድበትን ቦታ ከነጃሳ። ሶስት ነገር አለ ግን እንዳንድ ነው የሚቆጠረው። እነዚህ ዘጠኙ ሹሩጠ ሶላቶች ናቸው። መስፈርቶች፣ ቅድመ ሁኔታ መሟላት ያለባቸው ናቸው። አለይኩም ቢአህቢያ አሳመራችሁ ያዙ። ይሄ ሀጅ ብትቀራ ገና ሀጃጅ ገና ነህ። ኪታቡል በይዕ ገና ነጋዴ አይደላችሁ። ግን ይቺ እለት ተእለት የምንሰራው ነገር ስለሆነ ትል መረዳት አለባችሁ በጣም እሺ። አቶ ሲናስራት ከተልተህ እንብረ ይሄን ከተውኩ ዑዝር ይሰጠኛል የለም ማርክ ለማግኘት ስንት ቀውጥ ያድርገን ቸግረናል አይደል? ያ አላህ ያ አላህ ታሪፉን بسم الله الرحمن الرحيم ولهما من حديث أبي هريرة لا يصلي أحدكم في الثوب الواحد ليس على عتيقه منه شيء من نبر የተመለከትነው لا يصلي أحدكم አንዳችሁ ሶላት እንዳይሰግድ في الثوب الواحد በአንድ ልብስ ብቻ ከእምብርቱ በታች ባለ ማለት ነው። ለይሰ አላ አቲቄ አንገቱ ላይ ትከሻው ላይ ሳይኖር ሚንሁ ከልብስ ሸይ ምንም ነገር ሳይኖር እንዳይሰግድ እንደዛ እንዳይሰግድ አንድ ልብስ መስከ መልበስ ይቻላል። ጀለቢያን ይመስል አንድ ልብስ ነው፣ ግን ብዙ ነገር አሟልቷል። ሸሚዝ የሆነ ትልቅ ጋቢም ከሆነ ከዚህ ጀምረ ትለብሰዋለህ፣ ችግር የለም። አንድ ልብስ ክልክል የሆነው ከዚህ በታች የሚሆነው ነው። ሙሉ ከሆነማ ፈልተህስቲ እንካነ ዋሲ አን ፈልተህስቲ ሰፊ ከሆነ ተከናነበው ብለዋል። ከላይ ጀምሮ የሚሸፍን ከሆነ ችግር የለም። ግን በአንድ ልብስ አትስገዱ ማለት ቁጥሩ አይደለም። እዚህ ቦታ አይታሰብም። ቁጥሩ አይደለም፣ የልብሱ ቁጥር አይደለም። አንድ ልብስ ሆኖ ጀለቢያ ሊመስል ራስ ላይ የሆነ ነገር ባታደርግም ችግር የለም። በጀለቢያው ብቻ ትሰግዳለህ። አንድ ልብስ ከሆነ ወጥ ልብስ ማለት ነው። አንድ ልብስ አትስገዱ የተባለው አሃት ሳይሆን የተፈለገው ከእምብርት በታችና ጉልበት መካከል ላይ ብቻ የሆነ አንድ ልብስ እዚህ ትከሻችንን ባዶ አድርገን መስገድ የለብንም ለማለት ነው እንጂ አሃዝ አይደለም የተፈለገው እዚህ ቦታ ላይ وعن ام سلمة رضي الله تعالى عنها يهم خلاف النقر بين العلماء أوجب بعض العلماء ومنهم إمام أحمد واجب ነው ያለው እዚህ ላይ ሳይለብስ ከእምብርቱ በታችና ከጉልበት እዚህ መካከል ላይ ያለው ነው አውረቱ ረጁሊ በይነ ሱረቲ ወሩክባ ያን የወንድ አፍረተስ ገላ የሚባለው በጉልበቱና በእምብርቱ መካከል ያለው መሸፈን ብቻ ነው። هذا هو الواجب ዋጅብ የሚሆንበት ነው። أما في الصلاة ይላሉ። ሶላት ውስጥማ አለአቲቂህ ሸይ ሳይኖር ዝም ብሎ ሰውነቱን ገላልጦ መቆም አይቻልም የሚለውን ዋጅብ ነው የሚለውን ይዛሉ። ولكن أكثرهم ብዙዎቹ ደግሞ ምን ይዘዋል ያልኳቸው አይበላሽበትም። ማድረጉ ግን አስፈላጊ ነው። በትከሻው ላይ የሆነ ልብስ ጣል ለማድረግ አዎ ትዕዛዝ ነው። ግን ሶላቱ ይበላሻል አይበላሽም የሚል ጥያቄ ውስጥ አያስገባውም። ይህን እንደሌላ አድርጌ የተጠቀሙት ምንድን ነበር ያልኳቸው? ይወጅባል ያሉት ኢማሙ አህመድ ይህን ሐዲስ ተጠቀሙ። አይወጅብም ያሉት ደግሞ ምን አሉን ያልኳቸው? ነብዩ አለይሂ ሰላቱ ወሰላም ሚስታቸው ጋር ተኝተው ግማሹን አሸርጠው ግማሹን እሷ ለብሳ ሰግደዋል። ትከሻቸው ላይ ምንም ነገር ሳይኖር ያንን እንደሌላ አድርገዋል። አይወጅብም የሚሉ ሰዎች ብያቸዋለሁ። وعن ام سلمة رضي الله تعالى عنها انها سالت النبي صلى الله عليه وسلم ام سلمة ናት ነብዩን አለይሂ ሰላቱ ወሰላም ጠየቀቻቸው አቱሶሊ المرأة አንድ ሴት መስገድ ትችላለችን ፊድርዕን በቀሚስ ወኺማርን ከላይ ሻርፕ አድርጋ ፊገይሪ ኢዛር ከውስጥ ሰራዊል ሱሪ ወይም ደግሞ ሽርጥ ሳትጠቀም ብላ ጠየቀቻቸው ነብዩን አለይሂ ሰላቱ ወሰላም አትፈል መርአ ከልጅ መስከት ይችላል ትችላለች። ድርዕ በቀሚስ ማለት ነው። ድርዒ የሚባለው ሁለት አይነት ድርዓ አለ። ድርዕ የሴቶች ቀሚስ አለ። ድርዕ የጦር ቀሚስ አለ። ድርዑ ሐርብን ወይንም ድርዑ ምን ሐዲድን ከተባለ የጦር ቀሚስ ነው። ሀዛ ድርዑል ሙጥለቅ ከሆነ ደግሞ ሴቶች የሚለብሱት ድርዕ ነው። ይሄ ከታች ድረስ የሚሄደው ማለት ነው። አጥፉል መርአ ሴት ልመስገድ ትችላለች። ድርዕን በቀሚስ ሆና ወኺማሪ እንዲሁም ሻርፕ ከላይ ጣል አድርጋ ለብሳ ማለት ነው። አደሬ ምን ሆነ ተራየ ስም ይሰጡታል። ሻርብ የሚለው ስለ ጣል ቢገይሪ ኢዛር ከድርዑ ስር ሽርጥ ባትጠቀም ጉርድ ባትጠቀም ማለት ነው። አሁን ሰዓት ደግሞ ሽርጥ ያለው ጉርድ ባትጠቀም ከድርዑ ከጀልባቡ ስር ጉርድ ባይኖር ትችላለች ማለት ነው። አዎ ከታችም ሱሪም ደግሞ ይለብሳሉ። አለ ሰፋ ያለ ሴቶች ሱሪ አለ። ነብዩ ለአይሻ ራሱ ገዝተውላል። ባል ኢዛ ካነ ድርዑ ቀሚሱ ከሆነ ሳቢቀን ቃሪ አይደለም ባይሆን እዛ ካን እዛ ካን ድልዑ ቀሚሱ ከሆነ አሉ ነብዩ አለይሂ ሰላቱ ወሰለም ማርኩስ ያለው የነብዩ ነው። እዛ ቀሚሱ ከሆነ ሳቢቀን ሙሉ ሰውነትን የሚሸፍን ከሆነ ይغطي አሁንም የሚሸፍን ከሆነ ዙሁረ ቀደመይሃ የእግሮቿን ተረገዝ ማለት ነው። ዙሁረ ቀደመይሃ የሁለት እግሮቿን ከላይ ያለውን ፓርት የሚሸፍን ከሆነ አዎ በቀሚስ ከውስጥ ሽርጥ ባይኖርም ወይም ደግሞ ሱሪ ነገር ባይኖርም ጉርድ ባይኖርም በጀልባቧ ብቻ መስገድ ትችላለች። ተበናአም አው ባይሆን ኢዛ ገባ የሸፈነ ከሆነ ይغطي ظاهر قدميها የሁለት እግሮቿ ላዩን ፓርት መሸፈን መቻል አለበት። ያ ካልሆነ ሳቢቀን ማለት የሚያዳርስ ሙሉ የሚያከናንን ማለት ነው። ሳቢቅ ሳቢቅ ማለት የሚያዳርስ ማለት ነው። የሚሸፍን ማለት ነው። ማለት ሰውነቷ ሙሉ የሚሸፍን ሰውነቷን ሙሉ የሚሸፍን መሆን አለበት። ወይ አሁንም ይغطي የሚሸፍን ዙሁረ ቀደመይሃ የሁለት እግሮቿን ከላይ ያለውን ፓርቲ የሚሸፍን ከሆነ የምትቆምበት ችግር የለም። ከታች ያለው ማለት ነው። ይሄ ችግር ይሄ ችግር የለም። ስትቆም እግሯ ላይ ይወድቃል፣ ልብሱ መሬት ላይ ይወድቃል። ልብሱ ጣቷም ብቅ አይልም። ከውስጥ ያለው መሬት ላይ ቢረገጥ ከታች ያለው ሱትራ ያስፈልገዋል አትልም፣ ተረግጣበታለች መሬት። ከላይ ያለ ይሄ እግሯ ግን መልበስ አለበት። ተግባባን አይደል? አንዳንድ ሴቶች ሲቆሙ እግራቸው፣ እንትናቸው፣ ልብሳቸው እተረገዛቸው ድረስ ብቻ አለ። ከታች ያለው እግራቸው ባዶ ነው። ይሄ ኸላፋት ውስጥ ነው የሚገቡት። በጣም እስኪ ነው እስኪ ነው በዚህኛው ሐዲስ ካየን ማለት ነው። እዚህ ላይ የነገርኳችሁ ነገር አለ። የሴት ልጅ ወጁሃ ግልጽ መሆን አለበት። ብቻዋን ስትሰግድ አጅነብይ መካከል ካልሆነች ብቻዋን ራሷ መስጊድ ስትሰግድ ፊቷ ግልጽ መሆን አለበት። ይሄ ኢጅማዕ ዑለማ አለ ብያቸዋለሁ። ይሄ መዳፏ አውረት ነው ወይ? ይሄ ጅምሁር ዑለማ አውረት አይደለም ብለዋል። ሶላት ውስጥ ብቻዋን ስትሰግድ ይህንን ብታሳይ ችግር የለም ነው አማ ቀደመይሃ እነ ተቅዩድን ምናምን የሚባሉት ብቻ ናቸው፣ የተወሰኑ ሰዎች ብቻ ናቸው። እግሯ ቢታይ ችግር የለም ከአውረት አይመደብም ያሉት ግን አክሰረል ዑለማ አውረት ነው ነው ያሉት። እጅ መዳፍ አውረት አይደለም ጅምሁረል ዑለማ። ተረገዝ ከአውረት ነው ጅምሁረል ዑለማ ፊት ደግሞ ከአውረት አይመደብም። ብቻዋን ከሆነ መግለጽ ትችላለች። ኢጅማዕ አልዑላ ብቻዋን ከሆነ የምትሰግደው ማለት ነው። በሜዳ ላይ ዝንብይ የሚያይባት ቦታ ከሆነ ግን ፊቷንም ትሸፍናለች። ኢዛ ከነን ሙንተቂባ አخرجه አቡ ዳውድ ወሰሐሁ አልአኢማ ወቅፈ ሐዲሱ መውቁፍ ነው ብለዋል። ሐዲሱ መውቁፍ ነው። ኡም ሰለማ ላይ እየቀረናል። ወላኪን ሐዲሱ ሰሒህ ሰሒህ ነው። ተግባባን። ግልጽ ነው አይደል? ስለዚህ ዙረ ቀደሜ አጋጣሚ ልብሱ አጭር ከሆነ ካልስ ሊሸፍነው ይችላል። ግን አንድ ነገር አለ ካልስ ላይ ካልስ ሲለበስ ወፈር ያለ ካልስ ነው መሆን ያለበት። በጣም ቀጭን ተረገዛቸውን ቅርጹን የሚያወጣ የቁርጭን ቅርጽ የሚያወጣ አንዳንድ እንደውም በእንትኑ ላይ በካልሱ ላይ ውስጥ ላይ ያለው እንትን የከለር እንትን ብዥታ የሚመጣ ነገር ከሆነ እሱን ይከለክላሉ። ምክንያቱም የተፈለገው ሰውነቷ እንዲሸፍን ቅርጽ እንዳያወጣ ነው። ሀታ ተረገዝ ላይ ጥንቃቄ ያደርጋል። ሱብሃንአላህ ወላሂ አይመች አጂብ ተረገዝ ራሱ የሰው ልጅ አእምሮ የሰው ልጅ እይታ ይስባል። እሷ ራሱ መውጣት የለባትም። እጅ ላይ ራሱ ጥንቃቄ ማድረግ አለበት። ስትወጣ እዚህ ላይ እንትን የሆነ ጥብቅ ያለ ነገር ከዚህ የሆነ እዚህ ውስጥ ላይ የሚለብሱት አለ። ከጀልባቡ ወጣ ሲል ይሄ ክንድ የሆነ የሚያጣብቅ እንትን የእጅ ቃሪያ ሱሪ አለ። Uh... <laughs> <laughs> <laughs> ከባድ እሱን በጣም ጥንቃቄ መደረግ አለበት። ውጭ ላይ ራሱ ወላሂ እኽወቲ ወአኸዋቲ አኸዋቲ አኸዋቲ አንሰሑም ቢሃዳ ማለት በጣም ጥንቃቄ መደረግ አለበት። ይሄ ኢንሻአላህ ሌላውን ጀልባብን ያክል ዋናውን የሰው ልጅ የሚያማልለውን ሸብ የሸፈነ ሰው እጅን መጠንቀቅ በጣም ቀላል ነው። ቀላሉ ላይ ደግሞ ቀላል ነው፣ ምንም አይደለም። ትልቁን ነገር አሸንፈዋል። ወላሂ ትልቁን ነገር አሸንፈዋል። ማሳየት ይችላሉ። ቅርጻቸውን እያሳዩ መንቀሳቀስ እንደ ጓደኞቻቸው ያንን ነገር ደብቀው በቃ አያስፈልገንም ብለው ለአላህ ብለው ጀልባቡን ለብሰውታል። ኒቃብ ከለት ተለበሰ። ጀልባብ ከተለበሰ በኋላ እቺ በጣም ትንሽ ነገር ናት። ትንሽ አይደለም እዚህ መድረስ የለብንም ኢንሻአላህ ቀላል ነገር ይቀይሯል። እንደናንተ አይደል እናንተ ግን ሱሪያችሁ ረጃጅም አለ አይደል? እነሱ ይቀይራሉ። አንድ ነገር ከሰሙ ሴት በጣም ፈጣንነታቸው በጣም ደስ ይላል። እያንዳንዱ ነገር ላይ ወንድ ልጅ አሁን ከሌል ሱሪ ያሳጠረች ከመጣ ምን የምትለው ቁጥር ውስጥ የምታስገባልም። እነሱ ግን ከመጡ በኋላ ጀልባ በጀልባ አድርገውታል ግቢው አይደል? የእነሱ ለውጥ ነው እኛን የሚያማልለን እንጂ የወንድ ልጅ ለውጥ ብዛት እንደዛ አታይም። ድሮ አልሱና ሆኖ የመጣው አለ ሱሪ አጫጭር ነው። ግን ሱሪ ምን በጣም ቀላሉ ነገር የሴት ልጅ ሂጃብ ላይ እኛ እንቀዋለን ራሱ ሱሪ ዛ እንትን ድረስ አውርደ አስደሩ አንዘባቸው አምር ብን ረቢያ እ ምኑ ቃሪያው የእጅ ቃሪያ የእግር ቃሪያ የት ነው? የእጁ ቃሪያ ይቻላል። ችግር ነው ችግር አይደለም ማለት ችግር ነው ማለት እኮ አይደለም። ምንም አይደለም። ማከለከል አይደለም። የእግሩን ተው ማለት የሚከለከሉት ቅርጽ በማውጣቱ ብቻ ሳይሆን ተሸቡ ሚነል ማጂናት መጥፎ ሴቶች የሚለብሱት አሁን አላማ ሆኖ ቀርቷልና ከውስጥ ራሱ ሲለብሱት እነማን ናቸው የሚለብሱት? ብዛት ይህንን የሚለብሱት የራሳቸውን ቅርጽ ለገበያ ራሳቸውን ለማቅረብ የሚለብሱ ሰዎች አሉ። እንደነሱ መሆን የለባቸውም። ያ ተሸቡ ይከለከላል። ተሸቡ ቢያንስ ለነሱ የተሰራ ነው አይደለም። ያ ነገር ለነዚያ የተሰራ ነው ምናምን ነገር ሳይሆን ግን ቀድመው ማጂን ይሁን በጣም መጥፎ ቀስቃሽ የሆኑ ሰዎች ከተጠቀሙት ብዙውን ጊዜ መራቅ ነው ከኛ የሚፈልገው። وعن عامر بن ربيعة رضي الله تعالى عنه قال كنا مع النبي صلى الله عليه وسلم የወንድ ቃሪያ የወንድም ቃሪያ አይፈቀድም አይፈቀድም። ወላሂ ሱመ ወላሂ አይፈቀድም። ወላሂ ወቢላሂ አልዓዚም አይፈቀድም። በቃ አንድ ነገር ልንገራችሁ። ሱሪ ልበስ የተባለው እንደዚህ አይነት አይደለም። ሰፋ ያለ ሱሪ ልበስ። ለዚሁ ሰሱ ሱሪ ላይ ራሱ ኺላፍ አለበት በይነ ዑለማ። ድንቋል የሚባለው የድሮዎቹ ሰራዊልና አሁን ሱሪ እኮ ይለያያል። የአሁን ሱሪ እንዳለ ይሄ ታይላንድ ሱሪ ያመረተችው ቻይና ሱሪ ቃራማ ከሆነ ራሱ ወስፍ እኮ ያደርገዋል። የወንድ ልጅ ቢያንስ ቢያንስ አንተን ዶክተር ዛኪር እንኳን ስማም ዑለማዎችን ባታነብ የወንድ ሂጃብ አለ። እንዴ ሰፋ ያለ ሱሪ ነው መልበስ ያለብን እንጂ ቅርጻችንን ቁጭ አድርጎ አንተ ማንነ በሴት ላይ የምትጮህ ከሆነ አንተ እንደ ቀራ ሱሪ ትለብሳለህ። ያ ጠባብ ሱሪ አይለበስም። ጠባብ ሱሪ ቀራ ስለሆነ አይደለም ቬሉ ጠባብ ሱሪ አትልበስ። ሱሪ ከለበስ እንዴ ይበቃል በሚሉት ዑለማዎች ሂደን ሱሪ ይበቃል፣ ክልክል ነው፣ ማንም አይልህም። የተወሰኑ ዑለማዎች ክልክል ነው ብለዋል፣ አይቻልም። ይሄ ሱሪና ያ ሱሪ ራሱ ሰራዊል የሚባለው በነብዩ ዘመን የነበረው ሱሪ ሰራዊ ነው። አፍጋኖችና ፓኪስታኖች የሚለብሱ ሱሪ ሰፊ፣ ራሱ እግርና እግር አያስታውቅም። ጀለቢያ ሁለት የተከፈለ ጀለቢያ ነው የሚመስለው ያንኛው ሱሪ። ያ ሰራዊ ሰሃቦች ልብስ የነበረው ነው። ራሱ ፊልም ላይ እንኳን ሲሰራ ምንድነው ድሮ የነበሩትን ሰዎች ሲያሳያቸው ሲጃ ላይ ያሉት ሱሪ ለብሶ አይተሃል? እንደዚህ አይነት ሱሪ ገለ ያ ሱሪ ላይ ሱሪ ላይ ቶሽ አሁን የጨርቁን ሱሪ ሰፊውንም እንትኑን ስሩን ይበል ዋናው መጥፎ የትኛው ነው? ይሄ ፌል ሱር እንትን ቃሪያ ሱር የሚባለው ወላሂ ተአደብ ወላሂ ስኪኒ አይ ከአሊ ሞሪ ልንገራቸው የኔን ሰው የኔን አትፍ ሼኹል አልባኒ እንዲህ ብለዋል። እሳቸው ነው ዛሬ እኔ ነገርኳችሁ፣ እሳቸው ግን ተናግረውታል። ሙስጠፋ አላስበል አልባኒ እንዲህ ብለዋል በል እሺ ሱሪ ጠባብ ሱሪ የለበሰ የለበስክ ሰው ከኋላ ስገድ ነው የሚሉት። ለምን ስጁድ ስታደርግ ያንተ አፍረተ ተገላ ማየት አንፈልግ። ከኋላ ስጡ ይታያል። والله እንደውም ራሱ የተናገሩት example አለ። እኔ ትንሽ ይደብራል። والله በጣም ተናደው የተናገሩት እንደዛ ነገር መሆን የለበትም። ቃሪያ ሱሪ ስለዚህ ቃሪያ ሱሪውን ተው ካለ ሱሪ ወላሂ ጠንቀቅ ብሎ ሰፋ ያለ ስንት ሱሪ ያለ ሱሪ አትልበሱ አይደለም ውድ እኮ ሱሪ ሲባል አሁን ሱሪ ሱሪ ሐራም ነው በያላቀም ሱሪ እኔ ሐራም ነው ያለም እንደዚህ ማመጣው ግን በይነል العلماء والله خلاف አላቸው። ደግሞ የተካለፉት እንኳን በጨርቅ ሱሪ እኮ ነው። በቃሪያ ሱሪ አይደለም خلاف والله በቃሪያ ሱሪ አይደለም። ይሄ ጨርቁ ይሄ ሱሪ ራሱ ያ የአሰራዊልና ቢምጧል ይለያያል። ሰራዊል የድሮ አፍጋኖች ፓኪስታኖች የሚለብሱት ብያቸዋለሁ። ኪታቡ ላይ ያለው ሰራዊል የሚለው ሰራዊል ብለው ነብዩ በሐዲሳቸው ያስቀመጡት ያ ሰራዊል ይለያል ሰፊ ነው። የአሁኑ ቢምጧል የሚል አረብያ ነው የተሰጠው። ራሱ ከቢንጧል ውስጥ የጨርቁ ሱሪ ነው ኺላፉ። ቃሪያ ሱሪ ስትመጣ ደግሞ ከሱሪ አልፎ ሌላ ነገር ውስጥ ገብቷል። እነሱን ብቻ ለምን እንከለክላለን? ተግባባለን? ቅር አይላችሁ? አሽር ቃሪያ መቀየር ነው በቃ ችግር የለም ኢንሻአላህ። ወላሂ ምንም አይደል። ይሄን ይሄንን እንስራበት። ይሄ ቀላል ነገር ነው በጣም አንተ የራስህን ሸፕ እያሳየ ሴት ልጅ ስታሳይ ሸፓን ስታሳይ እንጮሃለን። የወንድም ልጅ አብረ ተገላ አለ። ይህን ሰውነቱን አንተ ጭንህን የሚያሳይ ልቅ የሚያደርግ ጥብቅ የሚያደርግ ነገር አንተ ለወንድ ላታማለል ትችላለህ። ሴት ትስባለህ። አንተ ክልክል ነው ማለት ነው። እሷም አንተን እንዳትስብ ነው። ሴት እንዳትስብ አይደለም የምትከለከለች። አንተም እሷን የሚስብ ነገር የምታደርግ ከሆነ አደጋ ነው። ትንሽ እንዘል ለሸሪዓው እንዘል ወላሂ وعن عامر بن ربيعة رضي الله تعالى عنه قال كنا مع النبي صلى الله عليه وسلم عامر بن ربيعة من بني عنزنه أخي بكر وتغلب ابن وائل صحابي أسلم قديما وهجر الهجرتين شهد بدرا والمشاهد كلها ሁለት ሁለት ጊዜ ሂጅራ ያደረገ ሰሃቢይ ነው አሚር ብኑ ረቢዓ የሚባለው በድርም ላይ ተሳትፏል የአላህ ከታላላቆቹ ነው። ወነሻሂደ ኩሊያ ሁሉም ጦር አውድማዎች ላይ አብሮ ተሳትፏል። ከነቢዩ አለይሂ ሰላቱ ወሰላም በጂሃድ ሜዳዎች ተሳትፏል። በሰላሳ ሁለት ዓመተ ሂጅራ ሞቷል። በሰላሳ ሶስት በሰላሳ አምስት የሚል አለ የተለያየ ቀውል ኢንሻአላህ አለ ረዲየላሁ ተዓላ አንሁ ቃል ኩና መዐ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ አለይሂ ሰላቱ ወሰላም ጋር ነበርን ይላል። ፊ ለይለቲን ሙዝሊማ በጣም በጨለማ ሌሊት ጨለማ በነበረበት ሌሊት ከነቢዩ ጋር ነበርን አለ ይህ ሰሐቢ ኩና ማዐን ነብይ ሰለላሁ ዐለይሂ ከነብዩ ጋር ሆነን ሳለ ፊለለት ሙዝሊማ በጣም ከፍተኛ ሆነ ጨለማ ውስጥ ከነብዩ ጋር ሆነን ሳለ አንድ ሌሊት ፈአሽከለት አለይነ ልቅብላ ቅብላ ተመሳሰለብን አለ ፈሰለይና ዝም ብለን ወዳገኘንበት ሰገር ፈለማ ጠላዓት ሸምሱ ፀሐይ ስትወጣ ጠዋት ኢዛ ነሕኑ ስናይ ሰለይና ኢላ ገይሪ ልቅብላ ያለ ቅብላውን የሰገድ ነው ጠዋት ስናየው ያለ ቅብላውን የሰገድ ነው ፈነዘለት አያ ይቺ አንቀጽ ወረደችና ገላገለች። ምን የሚለው ፈአይነማ ትወሉ ወደ የትኛውም አቅጣጫ ብትዞሩ በሶላት ውስጥ ፈተመ ወጅሁላህ በዛም شكر ፊት አለ። ችግር የለም ይቀበላችኋል፣ ሶላታችሁ መቅቡል ነው የሚለው አያ መጣና ገላገለ። ከዚች ሐዲስ ማንም ሰው ኢጅቲሃድ አድርጎ ወደ ፈለገው አቅጣጫ መስገድ ይችላል። ሰግዶ ከጨረሰ ካጠናቀቀ በኋላ ወይም በሶላቱ ውስጥ ሆኖ ቂብላ መሳሳቱን ቢያስታውስ ሶላቱን አይደግም። በሶላት ውስጥ ሆኖ ወደ ቀኝ ዞር ከተባልክ ወደ ቀኝ ትዞራለህ በቃ ችግር የለም ከአሁን በፊት የሰገድኩት ስለተበላሸ ብለህ እንደገና ከኋላ አትጀምርም ከሰገድንም በኋላ ሙሉንም ከሰገድን በኋላ ቂብላውን መሳሳታችንን ብናውቅ አይደገም ችግር የለም تدلنا بهذا الحال كنا مع النبي صلى الله عليه وسلم في ليلة ظلمة በከፍተኛ ጨለማ ውስጥ ነበር ሌሊት ማለት ነው አሁን በጨለማው እንትን ባለ ሌሊት ውስጥ በነበርንበት ሰዓት አሽከለት ተመሳሰለችብን አለይነ ለቅብላ ቂብላ ተመሳሰለብን። ፈሰለይና ሰገድ ፈለማ ጠላአት ሸምሱ ፀሐይ ስትወጣ ኢዛ ነሕኑ ሰለይና ስንመለከት ፀሐይ ስትወጣ በፀሐይ መውጣት እንደታወቁት ፀሐይ ስትወጣ ቂብላ ማወቅ እንችላለን ደቡብ ሰሜን ምናምን የሚባለውና ሸርቅ ገርብ የሚባለው መለየት ስለምንችል ነው። ፀሐይ ስትወጣ በፀሐይ ቂብላ ማወቅ ትችላለህ። እዚህ ነው ቃል የሰው ልጅ ቂብላውን ማወቅ ይችላል። እኛ ቂብላችን ወደ ሰሜን ስለሆነ 180 ዲግሪ ችግር የለም ቂብላ ነው እንዳለ 180 ዲግሪ ከምስራቅ እስከ ምዕራብ ይሄ መስመር ማለት ነው። ከደቡብ ወደ ሰሜን ዝም ብለህ መዞር ብቻ ነው ችግር የለም። ለምን አይነል ካዕባን አናገኘውም እኛ እዛ አካባቢ ካዕባ የሚታየው ሰው ከሆነ አይኑሃ ራሷኑ መቅጣጨት አለበት። እንዲህ ዝግዛግ ሰርክል ይሰራሉ። 360 ዲግሪ ነው እዛ ቂብላ የሚሰራው የግድ ወደ ራሷ ነው መዞር ያለበት። እዚህ ኩነ ግን 180 ዲግሪ ዝም ብሎ መዞር ብቻ ነው። በዚህም የሚዞር አለ፣ እንደዚህም የሚዞር አለ፣ እንደዚህም የሚዞር አለ፣ እንደዚህም የሚዞር አለ። እዛ ጫፍ ያለውና እዛ ጫፍ ያለው መካከል ላይ ያለው በአንድ አቅጣጫ እንትን ላይ አይመታለን፣ አይሄድም። ይሄ እንደቆመ ወደ ቅብላ እንደቆመ ተመቻችቶልን ቀጥታ ብንሄድ እኛና ከአባ መካከል ስንት መቶ ኪሎ ሜትር ርቀት ይኖራል? ባጠገብ በጎኑ ነው የምናልፈው። ማንም አይኑን እንትን የሚለን ስለዚህ ችግር የለም ነው የሚል ኢዛ ሰለይና ኢዛ ነህኑ ሰለይና ኢዛ ስንመለከት ነህኑ ሶለይና ሰግደናል። ኢላ ገይሪል ቂብላ ያለ ቂብላውን የሰገድነው ፈነዘለቲል አያ አንቀጿ ወረደች። ምን የሚለው ፈአይነማ ትወሉ ወደ የትኛውም አቅጣጫ ብትዞሩም ፈተመ ወጅሁላህ ወደዛ የአላህ ፊት አለ ሶላታችሁ መቅቡል ነው፣ ችግር የለም የሚለው መጣ። ጁበይር እብኑ ሙጥዒም የሚባሉት እብኑ ጀሪር እብኑ ጀሪር አጠበሪ ታላቁ ሙፈሲር ምን ይላሉ? ይቺ አያ የመጣችው በችግር ጊዜ ማለት ኢዛ አስከለት አለይከል ቂብለቱ ሚን አልገም አው ሚን አልዙልማ በጨለማና በዳመና ምክንያት ቂብላ የተምታታበት ሰው መንገድ ላይ ያለ ወይ ጫካ ውስጥ ያለ ማይታይ ወይ እስር ቤት ውስጥ ያለ ሰው እንደፈለገ መስገድ ይችላል። እሱን ነው የምትመለከተው ዘን ማዕዙር ሰው ማለት ነው። እስር ቤት ያለ ሰው፣ ጨለማ ውስጥ ሌሊት ያለ ሰው ጨረቃ ከሌለ ማለት ነው። ጨረቃን አይቶ ቂብላ ማየት ይቻላል። ምክንያቱም ፀሐይን ትተካለች እሷ በቀኝ ጆሮ በግራ ጆሮ በማድረግ እኛ ቂብላችን ወደ ሰሜን ከሆነ ወደ ደቡብ የሚሆኑ እንደዚሁ ከምስራቅ ወደ ከዕባ የሚዞሩና ከምዕራብ ወደ ካዕባ የሚዞሩ ደግሞ ቀኝ እንትናቸውን የሚያደርጉት በምንድን ነው? ፊት ለፊት ፀሐይንም የሚያደርጉ አሉ። ከምዕራብ በኩል ያሉ ፊት ለፊት ፀሐይ መግቢያን የሚያደርጉ አሉ። ከምስራቅ ያሉ ከደቡብ ያለም ይሄን አቅጣጫ መስጠት ራሳችሁ ትችላላችሁ። ጂኦግራፊ ተምራችሁ أخرجه الترمذي الترمذي ዘግቦታል ضعفه حديث ضعيف ነው ይላል لكن لكنه صحيح በሌላ ትንሽ ግልጽ ነው አይደል? ይሄ ግልጽ ነው። ላይ ታጣብን ማለት وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ عليه الصلاه والسلام እንዲህ ብለዋል ما بين المشرق والمغرب قبلة በምስራቅና በምዕራብ መካከል ያለው ይህ ክፍተት ቅብላ ነው ብለዋል ሙሉ 180 ዲግሪ ማለት ነው 180 ደረጃ ምስራቅና ምዕራብ ምስራቅና ምዕራብ መካከል ያለው እንደዚህ ቅብላ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም አخرجه الترمذي وقواه البخاري ቡኻሪ ሐዲሱን በጣም ቀውይ ነው ጠንካራ ነው ብለዋል። ይሄን ለመዲና ሰዎች ነው የነገሯቸው። ለእኛም ይሄ ያስይዛል። ማበይነ ልመሽረቅ ወልመግሪብ ቅብላ ቅብላ ለምስራቅ ሰዎች ደግሞ ከምስራቅ በኩል ላሉ ሰዎች ለካዕባ ከምስራቅ ያሉ ማለት ነው። ለካዕባ ከምስራቅ በኩል ያሉት ማበይነ ሽማል ወልጀኑብ ቅብላ ነው የሚባሉ በሰሜንና በደቡብ መካከል ቅብላችሁ ነው ይባላል። ምዕራብ በኩል ያሉት ደግሞ አሁንም ማበይነ ማበይነ አልጀኑቢ ወሽማል በምስራቅና በሰሜኑና በደቡብ መካከል ቂብላ ይባላል። ከዚህም ያለው እንደዚሁ ከዚህም ያለው እንደዚሁ ሁለቱን አራቱን አቅጣጫዎች ማገናኘት أخرجه الترمذي وقواه البخاري ቡኻሪ ሐዲሱን ቀውይ ነው ብለዋል። በጣም ጠንካራ ሐዲስ ነው። ስለዚህ እኛ ብዙ ነገር እናስተካከላለን አይደል? ትንሽ ወደ ቀኝ ትንሽ ትንሽ ነው ዞር ትንሽ ይሄንኛውን ዝቅ አድርግ ምን እያልን እናስተካከላለን። ግን ያ ራሱ እያበላሽሽም ሊሆን ይችላል። ተቅም እኮ በቃ ወደ ሰሜን ብቻ ነው የምትሰሩት። ግን በየቂን ትንሽ ኮከቡን የሚያደርጓሉ ኮከቡን በትንሽ በቂብላ በእንትን በኩል ነው የሚገኘው ይላሉ። ያው ለተወሰኑ ሀገሮች ብቻ ነው የሚሆነው። ራሾች ግርግር የፈጠሩት ኒውዮርክ እና እንትን ካሊፎርኒያ ምናምን ዘጠና ዲግሪ መቀየር አለበት ቂብላ ምናምን ነገር ብለው መስጊድ ተጣልተው ተራብሸው ወጥተዋል። አባሯቸዋል በዙ በጅምላ ችግር የተነሳ ዝም ብሎ የሰላት ማስነሻ እንጂ ምንም አይደለም። ወላሂ አልሐዲሱ ሙጥለቅ ማሻአላህ እንትኑን እስካላየ ድረስ ካዕባን እስካላየ ድረስ ዝም ብለው ወደ ካዕባ ብቻ መዞር ነው። ማንም አያውቅም። ኢጅቲሃድ ይቀደማል። ከሰዎች የምታገኘው ይሄንኛው ይቀደማል። ከሱ መጨረሻ ላይ ግን ትጠቀመዋለህ እሱን ምንጣፍ ላይ ያለው ማለት ነው። ራሱ እሱ የሚፈልገው የሰሜኑን ዋልታ የሚፈልገው ዋልታውን እንጂ ካዕባው በሌላ በኩል ሊቀር ይችላል። ካዕባውን አይደለም የሚፈልገው እሱ እሱን ራሱ direct ሙሉ በሙሉ እሱን አትከተለው ነው የሚሉት። እሱ የሚፈልገው ሰሜን ዋልታ እንጂ ካዕባውን አይደለም። ካዕባውን ይጠቀም ይሄ አሁን የተማረ ሰው የሚያደርገው ይሄ የተማረ ሰው ያን ራሱ ያን ያክል ተነጥቆ እኮ ማድረግ የለብንም። በይነ ልመሽሪቂ ወልመግሪቢ ቂብላ አንተ ከሰሜን ወይንም ከምስራቅ በኩል በተወሰነ በዘጠና አምስት ዲግሪ ወይንም በመቶ አምስት ዲግሪ ምናምን ነገር ብለህ የምትመድበው ነገር ይሄ ተነጥቅ ውስጥ ነው የምንገባው። አናውቀውም። ወደ ቂብላ ብቻ መዞር ይላይ እዚሁ ራሱ እኮ እንለያያለን ታውቃለህ አይደል? እዚህ ያለና እዚህ ውጭ ላይ ያለ ራሱ ካዕባችን ሁለት ሰዎች ራሱ አቋቋማቸው ይለያያል። እዛ ካዕባው አጠገብ ከሆን ግን አይኗ ቂብላ ብሄድ ካዕባዋን አገኛታለሁ የሚል መሆን አለበት ሰውዬው። እዛ ፊት ለፊት ከሆነ መስጊድ አልሐረም ከሆንክ ማለት ነው። وعن عامر بن ربيعة رضي الله تعالى عنه قال رأيت رسول الله صلى الله عليه وسلم نبينا عليه الصلاة والسلام አይቻቸዋለሁ ይላል አሚር እብኑ ረቢዓ رضي الله تعالى عنه ይሰሊ ነብዩን ሲሰግዱ አይቻቸዋለሁ። አላራህለቴ በጀመላቸው ላይ ሆነው ሀይቱ ተወጃት ይዛቸው ወደ ዶረችበት አቅጣጫ ዝም ብለው ሲሰግዱ አይቻለዋል። ራሱ ረቢዓ ግን ወለም የስነዑ ዛድ አልቡኻሪ ቡኻሪ የጨመራት information አለች። ሐዲሱ متفق ላይ ሆኖ ቡኻሪ ሌላ ተጨማሪ information ሰጥቶናል። ምን يومئ برأسه በራሳቸው ይጠቅሱ ነበር ግመላቸው ላይ ሆኖ ولم يكن يصنعه አይሰሩትም ነበር ነብዩ አለይሂ ሰላቱ ወሰለም ፊል መክቱባ በመክቱባ ግን ይሰሩ አይሰሩትም ነበር በሶላተል መክቱባ በዋጅብ በአምስት ወቅት ሶላት ግን እንደዛ ያደርጉ ነበር ነብዩ አለይሂ ሰላቱ ወሰለም ብሏል ቡኻሪ ላይ በተዘገበው ማለት ነው ቱርሚዚ እና ኢማም አህመድ ላይ በተዘገበ በሌላ ሐዲስ ደግሞ አለ ፈርድ ላይ ሰርተውታል የሚል ማለት ነው ነብዩ عليه الصلاة والسلام እና ሰሃቦቻቸው ከመንገድ እየተመለሱ እያለ መንገድ ላይ ከፍተኛ ዝናብ ዘነበባቸው ሲዘንብባቸው መሬቱ እንዳለች ጭቃ ውሃ በውሃ ሆነ። እግመላቸው ላይ ሆነው ተከተሏቸው እየጠቀሱ አሰገዱን ይላል። في المكتوبة ማለት ፈርድ ሶላት ተሐደረት ሶላቱን የሚለው ሐዲስ። ስለዚህ ችግር የለም። የተወሰኑ ሰዎች ምንድን ነው ያሉት? ሱና ላይ እንጂ ፈርድ ላይ አይቻልም ብለዋል። ቂብላን መልቀቅ ቂብላን መልቀቅ ሱና ላይ እንጂ ፈርድ ላይ አይቻልም ብለዋል። ለፈርድ ራሱ ያንኛውን ሐዲስ ደላም ሰውላችሁ ይቻላል ለፈርድ ምን ከሆነ ምን ከሆነ ዑዝር ካለ ችግር መርከብ ላይ ያለ ሰው፣ ጠያራ ላይ ያለ ሰው፣ ሰያራ ላይ ያለ ሰው፣ ጀልባ ላይ ያለ ሰው ይሄ ሁሉ ይበቃለታል። ይሰል ሲሰግዱ አይቻለሁ። አላ ራሒለቲህ ግመላቸው ላይ ሆነው ሐይቱ ተወጃሃት ወደ ዞረችበት አቅጣጫ ሐዲሱ ሙተፈቅ አለይ ቡኻሪ ምን ይላሉ? ዩሚኡ ቢረእሲህ የሚል ጨምሯል። በራሳቸው እየጠቀሱ ማለት ነው። ወለም የኩን የስና ሲል መክቱባ ዋጅብ ሶላት ላይ አይሰሩትም ነበር አይሰሩትም አይደል ወለም የስናሁ አላደረጉትም ነብዩ አለይሂ ሰላቱ ወሰለም ሲል መክቱባ ማለት ዋጅብ ሶላት ላይ አልሰሩትም ይሄን ያለ ቅብላ መስገድን ማለት ነው። ወላኪን ሆ ሳቢቱን ፊ ሐዲስን አኸር በሌላ ሐዲስ ግን ተረጋግጧል። ይሄ ማለቱ ሰሐቢዩ ولم يكن يصنعه የሚሰሩት አልነበረም። ነብዩ አይተገብሩትም ነበር ሲል መክቱባ አይፈጽ አያደርጉትም ነበር። ይሄን ነገር በዋጅብ ሶላት ላይ ሲል ሱና ሶላት ነበር የሚጠቀሙት ማለት ነው። ሱና ሶላት ደግሞ بعذر وبلا عذر وبغير عذر ያለ ዑዝርም በዑዝርም ትችላለህ። في سفر قصير أم طويل ረጅም መንገድ ጉዞም ቀጥል፣ አጭር መንገድ ሆነ ቤት ድረስ መኪና ውስጥ ሆነ መስገድ ይቻላል። ሾፌር ሌላ ከሆነ ማለት ነው። ችግር የለም። ምን የትኛው አይ ሳቢት አለ ያንኛው ሐዲስ አለ። አዎ አላየም ማለት ነው። አሚር እብኑ ረቢዓ አላየም ምኑን እዛ ሰፈር ላይ ነብዩ ፈርድ ሶላት ጭቃ ሆኖባቸው ግመላቸው ላይ ሆኖ የሰገዱትን አላየም። ወለም የኩን የስመዑ አላያቸው። እሱ አላየም ማለት አይሆንም ማለት አይደለም። ያንን ሐዲስ ያመጡት ዑለማዎች ነው። ተክቢረተል ኢማም ተክቢረተል ኢህራም ኢማሙ አህመድ መደረግ አለበት ነው። تكبيرة الإحرام አቡ ሐኒፋ ማሊኪ تكبيرة الإحرام ን ብቻ ወደ ቂብላ መዞር አለበት ነው የሚሉት ፊ ولكن ሌሎች ዑለማዎች ደግሞ የለም ይሄን استثناء የሚያወጣ ነገር አንድም ሐዲስ የለም። ተክቢረተ ኢህራም ላይ ወደ ቂብላ ይዙ ለእህቲያጡ ምን እናደርጋለን? ተክቢረተ ኢህራም ላይ ወደ ቂብላ ዞር ብለን ብናደርግ ጥሩ ነው፣ ጥሩ ነው። ولكن ያለ እሱ አይሆንም ደግሞ አይባልም። exceptional የሚያወጣልን የለም ነው ያሉት ዑለማዎች። አህመድ ናቸው። አልገባችሁም? መኪና ውስጥ ሆነ አሱር ልትሰግድ ልክ መኪናው ወደ ቂብላ ወደ ደቡብ የሚዞርበትን እንጠብቃለን ወይ ደግሞ አንተ ዞር ስልና ወደ ቂብላ አላሁ አክበር ብለህ ትዞራለህ ማለት ከዛም በኋላ ፋቲሃን እየቀረ መኪናው ወደ ሄደበት አቅጣጫ ትሄዳለህ። አልገባችሁ? ይሄን ያሉት ኢማሙ አህመድ ናቸው። ግን ተክቢረተል ኢህራም ላይ ቂብላ ያዙ የሚል ከየት አመጣችሁ ነው ኢማሙ አህመድን ዋጅብ ነው የሚለው تكبيرة الإحرام፣ አቡ ሐኒፋ تكبيرة الإحرام ምን ወደ ቂብላ መዞር የግድ ነው ብለዋል። ولكن ከምን ተገኘ exceptional በቃ ሚን غير قبلة ነብዩ ሲሰግዱ አይቻለሁ ነው ያለው። ኢህራሙን ወደ ቂብላ ዙረዋል የሚል የለም። ገባችኋል? ከቻልክ ዙርና تكبيرة الإحرام ን አድርጉ ከኸላፉ ለመውጣት አለበለዚያ ችግር የለም። ሁሉንም በዛ ነው የሰጡት። መኪናም ላይ ይሁን ሰያራም ላይ እንትን ሰፊናም ላይ ይሁን ጦያራም ላይ ይሁን ሁሉ ሀታ አጀለተት አጀለተ ናርያ የሚሏት አለ። ናርያ ማለት ሞተር ሳይክል እሱ ላይ ሆኖ ራሱ መስገድ ይችላል ያሉ የሚያስፈራ ምን ነገር ከሆነ ማቆም የማይችል ከሆነ አፈሪ ነገር የሆነ ነገር የሚፈራበት አካባቢ ላይ ተደረሰ እሱ ላይ ሳይቀር ራሱ ይላሉ ዑለማዎች። አጀለተን ይዘው ማቆም ይችላል አንድ ሰው ብቻ ስለሆነ እ ኢማምና መእሙም ምን ችግር አለው? ነብዩ አስቸግረዋል። ያ ቂብላ ለቀህ ወደ ፈለግክበት አቅጣጫ ትሰግዳለህ ማለት ብቻህንም እኮ አይሆንም። ችግር የለም። ግን ምን አለ አንድ ላትግባቡ ትችላላችሁ። የመኪናው ድምፅ አለ፣ ምን አለ፣ ብዙ ነገር ሊበላሽ ይችላል። ያንን ለመጠንቀቅ ትተዋለህ እንጂ አይቻልም ማለት አይደለም። አይቻልም ተብሎ አይወሰንም ጉዳይ እንደ ኮንዲሽኑ ይሄድ ነገር እዚህ ተክቢረተል ኢህራም ላይ ሰላት አለባት ተጓባን ይወጅባል ያሉት ማን ነበር? ኢማሙ አህመድ እና አቡ ሐኒፋ ማለት እሺ ሌሎቹ ምን አሉ? ولأبي داود من حديث أنس كنت تسترق ولأبي داود من حديث أنس كحديث أنس كأنس حديث ነው وإذا كان وكان ነብዩ ነበሩ አለይሂ ሰላቱ ወሰላም ኢዛ ሳፈረ መንገድ ሲወጡ አነስ ወካነ አነስ ነበረ ኢዛ ሳፈረ መንገድ ሲወጣ ፈአራደ አየተጠወዐ ሱና መስገድ ሲፈልግ እስተቅበለ ዘወር ያደርግና ቢናቀቲ ግመሉን አልቂብላ ወደ ቂብላ ዘወር ያደርግና ፈከበረ ተክቢራ ያደርጋል ثم صلى ከዛ ይሰግዳል ሀይቱ ካነ ወጅሁ ሪካቤ ሪካቡ ወደ ዞረበት አቅጣጫው እስናዱ ሐሰን ይችን የተጠቀሙት እንትን ማለት ነው አሰሯል የአነስን አሰር ነው የተጠቀሙት እነ ኢማሙ አህመድ ማለት ነው ወላኪን ከነቢዩ አለይሂ ሰላቱ ወሰላም ሐዲስ ላይ ኤክሰፕሽናል የሚያወጣ አንድም የለም ራሱ ሰራው አደረገው እንጂ ረቢዓ ሐዲስ ላይ የሚያወጣ ከነቢዩ ድርጊት ላይ የለም ነው ያሉት። አነስ ሱና ላይ ነው እሱም ሱና ላይ ነው ያሳየን። እሱም ደግሞ ነቢዩ አለይሂ ሰላቱ ወሰላም አድርገዋል አይደለም። ፈከበረ ከበረና ثم صلى ሰገደ ሐይቱ ካነ ወጅሁ ሪካቢ ግመሉ ወደ ዞረችበት አቅጣጫ ከዛም በኋላ ያለውን ሰገደ ማለት ነው። መጀመሪያ ላይ ግን ለተክቢረተል ኢህራም ወደ ምን ዙሯል? ወደ ምን ዞራል? ወደ ቂብላ ዞራል። ወደ ቂብላ ግመሉን አዞራትና ካረመ በኋላ ግመሉን አዞረና እየነዳ ግመሉን እላዩ ላይ ሰገደ። ወይ ስናዱሁ ሐሰን ሐዲሱ ሐሰን ነው ይላሉ። ኢማም አህመድ እችን የተጠቀሙት እና አቡ ሐኒፋም እነ ማሊክም ማለት ነው። ግን ኤክሰፕሽናል ከሐዲስ ውስጥ የማይወጣልን ከነብዩ ድርጊት ውስጥ የለም። ነብዩ ወደ ቂብላ መጀመሪያ አዙረው ኢህራም ካደረጉ በኋላ ዞሩ የለም። ይሄ አሰሩ ወይንም ድርጊቱ የአነስ ነው። የአነስን ድርጊት መውቁፉን ከያዝ ነው መልቤት ሰራበታለን እንጂ ለሁጃ ለጀሌላ ድርጊት ይሄ ይበጥላል ይሄ አይበጥልም ለማለት አታስፈልጉ ማለም የቁል አነብይ ሰለላሁ ዐለይሂ ወሰለም ቃለ ቢከዛ አው ለም የጁዝ አይበቃለትም ወደ ቂብላ ያልዞረ የሚል ሸሪዓት ካልመጣ ድረስ ማለት ነው። ለዚህ ነው ሙኻሊፍም የተፈጠረው በዚህ ምክንያት وعن ابي سعيد الخدري رضي الله تعالى عنه ابا سعيد الخدري ابا سعيد الخدري رضي الله تعالى عنه ان النبي صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም ይላሉ አልአርዱ መሬት ኩሉሃ ሁሏም መስጂዱን የመስገጃ ማዕከል ናት። መሬት ላይ የትኛውም ቦታ መስገድ ትችላለህ። እለል መቅበረቱ ወልሐማም ሐማምና መቅበራ ሲቀር መቅበራ ማለት መቃብር ያለበት ቦታ ማለት ነው። አንድ ሁለት ሳይሆን ብዙ የመቅበሪያ ማዕከል የሆነ ቦታ እሱ ሲቀር ወልሐማም ገላ መታጠቢያ ቦታ ወይንም ፍልውሃ መታጠቢያ ቦታ ሲቀር መእወት ሸይጣን ስለሆነ ማለት ነው። ረዋሁ ትርሚዚ ወለሁ ዒላ የሐዲሱ ሰነዱ በሽታነት አለበት። ወላኪነሁ ሳቢቱን ፊ ሐዲሲን አኸር በሌላ ሐዲሶች ስለተረጋገጠ ችግር የለም። ሐዲስ በህ መሬት ሁሉ ቦታ መስገጃ ማዕከል ነው። ኢለል መቅበራ የመቅበሪያ ቦታ ሲቀር መቃብር መካከል አይሰገድም። ሰውላል ወጣ ተብሎ ለብቻ ነው የሚሰገደው መቃብር የሌለበት ቦታ። ለምን መቃብርን ማምለክ ወደ ሽርክ የሚወስድ ቦታ ስለሆነ ለለል ቀብርም አይሰገድም፣ አለል ቀብርም አይሰገድም። ወደ ቀብርም ተዙሮ አይሰገድም፣ መቀብርም መካከልም አይሰገድም። መቅበራ ቦታ ሲቀር ከዛ ውጭ ያለ ማንኛውም ቦታ መስገድ ይቻላል። ይሄ መዝነት ሽርክ ስለሆነ የተከለከለው አንድ ወልሐማም ሐማም ማለት ደግሞ በፍልውሃ የምታጠቡበት ቦታ ማለት ነው። ሐማም ማለት ሐማም ሐማም ሻወር ቦታ ማለት ነው። ሻወር መስገድ አይፈቀድም። ለምን ብዙ እንትን እክትላጥ ይበዛበታል። አውረት የሚገላለጥበት ቦታ ነው። ጫጫታ የሚበዛበት ቦታ ነው። መእወል ሸይጣን የሸያጢን ቦታ ነው። ስለዚህ እዚህም ቦታ ላይ መስገድ አይፈቀድም። ከዛ ውጭ ያለ መሬት ሙሉን ጧራ ናት፣ መስገድ ይቻላል። ኢለል መቅበረተ ወል ሐማም ገብቷችኋል? ግልጽ ነው አይደል? ከዚህ በመያዝ ብዙ ገብተውበታል ዑለማዎች። ቁማር ቤት፣ ቪዲዮ ቤት፣ ሙዚቃ አለበት አካባቢ፣ ኸምር ቤት ጨምረውታል እንዳለ ይሄ ሁሉ ማለት ነው። ኳስ የሚታይበት ቦታ እዛ ቀውጢ በፈላበት ሰዓት ሱራ አይደለም እንደዚህ እንደዚህ አይነት ቦታ ላይ መቅረም ማለት ነው። አትስገዱ ብለዋል። ምክንያቱም አንድ ዒለት አለው፣ ምክንያት አለው። ምክንያቱ ምንድነው? መእወ ሸይጣን ጫጫታ፣ ሁካታ ምናምን በቃ መጥፎ መሐረማት የሚሰራበት ቦታ ላይ ተቅወላህ ለተቅወላህ አይመችም ቦታው። ለዚህ ነው አልአርዱ መሬት ኩሉሃ ሁሏም መስጂዱን የመስገጃ ማዕከል ናት ኢለል መቅበረት ወልሐማም ሐማምና ኢለል መቅበረተ ወልሐማም ሲቀር ማለት ነው። የመቃብር ቦታዎችና የገላ መታጠቢያ ቦታዎች ሲቀሩ መዋኛ ገንዳዎችን ያካትታል። ይሄ ግን ሐማም ማለት በፍል ውሃ የሚታጠቡበት ቦታ ማለት ነው። አፍሉ ሲቀመጥ ሐማም ማለት ማንኛውም ገላ መታጠቢያ ቦታ ገላ መታጠቢያ ሶደሬን ሄደ ይሆን ወይንም የሚታጠቡበት ቦታ ከሆነ وعن ابن عمر رضي الله تعالى عنه قال نهى رسول الله صلى الله عليه وسلم ሰው ከሌለ ግን ይቻላል እ መቃብር صلاة الجنازة ችግር የለም። صلاة الجنازة ليس فيها ركوع ولا سجود ስለሌለባት ችግር የለም። لأنه دعاء للميت ነው ብለዋል። ችግር የለም ብለዋል ዑለማዎች። እዛው እዛው ራሱ መቃብሩ መካከል صلاة الجنازة ቢሰገድ ይሰገዳል። እዛው ወጣ ማለት አለብን። ምን ከሆነ ሩኩዕ ስጁድ ያላቸው ሶላቶች ግን ከመቅበራ ውጭ መውጣት አለብን። ያንኛው ሶላት ሩኩዕና ስጁድ እኮ የለውም። ሩኩ ስጁድ የለውም ዱዓ ብቻ ማለት የአጋጣሚ ፊት ለፊታችን እኮ ብዙ ሺህ ብዙ ሚሊዮን መቃብር አለ። አሁን ርቀት ካለው ችግር የለም፣ ግን መቃብር አካባቢ እስላም መቃብር ጎለሌታ እዛው መስጂድ ውስጥ መቃብር አለ። እዛ መቃብር መካከል አለ መስጂድ ራሱ አይሰገድም። ጎለሌ መስጂድ እንትኑ እስላም መቃብር እዛው መካከል ላይ መስጂድ አለ። ለምሳሌ እዛኛው እስላም መቃብር ያለው መስጊድ ራቅ ይላል፣ ምንም አይደለም። ያ መቃብር ከመንገድ ተሻግሮ መስጊድ ግሬ ነው። እዛ መቃብሩ ግቢ ውስጥ ገብተህ ግን አይሰለሽ። ምክንያቱም እዛው መቃብር ግቢ ውስጥ ነው ያለው። መቃብሩን ማክበር የተለያየ ነገር ለወደፊት ትውልድ generation መጥፎ ነገር ይፈጥራል። መቃብሩ ከኋላ እ ይሄ ነው ምን ችግር ከግቢ ውስጥ ይሁን ምን ችግር አለ? ከፊትም ከኋላም ከጎንም ይሁን ግን እዛ ግቢ ውስጥ እንዳይመርጡ መቃብር ሰፋ ያለ የመስጊድ ቦታ ክልል የሆነ መቃብሩ ራቅ ያለ መሆን አለበትም። ከመስገጃው ክልል ራቅ ይበል መቃብሩ። መቃብር ውስጥ መስገድ አይቻልም። በቃ መቃብር መካከል ማለት ማለት የሆነ distance መቃብር መካከል በቃ መቃብር አስር መቃብሮች አሉ። እነዚህ የተቀራረበ እዚህ መካከል አትሄድ ማለት ነው። ይሄማ መስጊድ አለ ግቢ ያለው ማለት እኮ ሩቅ ነው። ያንን ርቀትማ ከፈተሽን እኮ እስከ ካዕባ ድረስ እኛ መካከል ፊት ለፊታችን ስንት መቃብር አለ እ አንድ መቃብር ሁለት መቃብር ምን ከመስጊድ ውስጥ ከሆነ መቃብር ሌላ ችግር ነው ሌላ ችግር ነው ከእንትኑ ውጭ ከሆነ አንድ መቃብር እስቲቅባል የማታደርግ ከሆነ ችግር የለም ከኋላ ግን መቅበራ መካከል አሁን የተከለከለው ምንድነው? መቃብር መካከል ውስጥ መስገድ አይፈቀድም። ለመቃብር ተብሎ የተከለለው ቦታ አለ። ሶስት አራት መቃብር ይሁን መቃብር መካከል አንስገድ። መቃብሩን ማምለክ የሚመስልበት ቦታ የራሱ በሐሳብ በእንትን የምንወስደው ነገር መቃብሩን አመለከ የሚባለው አጠገቡ ሲሰግድ ይህም መቢና የሚያመጣ ነገር መሆን አለበት። እዛ እንደዚህ ርቀት ካለው ችግር የለም። وعن ابن عمر رضي الله تعالى عنه قال نهى رسول الله صلى الله عليه وسلم أن يصلي أن يصلى ነብዩ አለይሂ ሰላቱ ወሰላም ከልክለዋል። አዩሰላ መሰገድን እንዳይሰገድ ከልክለዋል። ፊሰባአቲ መዋጢን በሰባት ቦታዎች ፊሰባአቲ መዋጢን በሰባት ቦታዎች ላይ ሶላት እንዳይሰገድ ነብዩ ከልክለዋል። አልመዝበለቱ ፍግ የሚጣልበት ቦታ መዝበላ ማለት የእንሰሶች ፍግ ምናምን ነገር የሚጣልበት ቦታ ማለት ነው። መዝበላ ቆሻሻ ጥራጊ ምን የሚጣልበት ቦታ መዝበላ ይባላል። መዝበላ ወልመጅዘራ ቄራ የእርድ ቦታም እንዳይሰግድ ማረጃ ቦታ ላይ እንዳይሰግድ ይህም ከልክለዋል። ወልመቅበራ መቅበሪያ ማዕከልም እንዳይሰግድ ከመቃብር ከክልል ውጭ ሆኖ ከፊቱም ይሁን መቃብሩ ከኋላውም ይሁን ከጎኑ ከመቃብር ከግቢ ውጭ ከሆነ ችግር የለም። ይህንን ያዙ። ከመቃብሩ ክልል ውስጥ መሆን የለበትም ይዋቃል ከአጥሩ ከመቃብር ለምን ከተከለለው መቃብር ውጭ ያለ ግን መስጊድ ምን የሚደረግ እዛ ቦታ ላይ ቢሰግድ ምን ማለት ከመቃብር ውስጥ ሲል መቅበራ ከመቅበሪያ ማዕከልም እንዳይሰግድ ወቃሪ አፊ ጠሪቅ ዋና አውራ ጎዳናም ላይ መስገድን ከልክለዋል ነብዩ አለይሂ ሰላም ዋና አውራ ጎዳና ቃሪአት ጠሪቅ ወልሐማም ሻውር መታጠቢያ ቦታ ስለ መጠቀሚያ ቦታ ወይንም ደግሞ በመዋኛ ገንዳ አካባቢ ማለት ነው። ሐማም ሐማም ግን ለሙቋ መታጠቢያ ፍሏ መታጠቢያ ቦታ ነው። ይህን ከልክለዋል። ومعاطن الإبل ግመል ማብረኪያም ቦታ ላይ معاطن إبل ግመል ማጠጫ ቦታ ግመል የሚያበርኩበት ቦታ ነው። ይህም ክልክል ነው። وفوق ظهر بيت الله ከበይቱላህም ከላይ ዘህሩ ጀርባው ላይ ወጥቶ ከዕባው ላይ ወጥቶም መስገድ አይፈቀድም። ለምን የሚቅጣጫው ነገር የለም። ምን ይቅጣጫል? ከዕባው አናቱ ላይ ከወጣ ወደ ይዞራል? ምንም ብለዋል እና ረዋሁ ትርሚዚ ወضعفه ሐዲሱ በጣም ضعيف ነው ነው የሚለው ደግሞም ضعيف ነው ضعيف ዘይድ ኢብኑ ጁበይር የሚባል አለቃ ለሰይድ ቡኻሪ ሸኹል ቡኻሪ አደረጅን መትሩ ይህ ጭራሽ የሱ አባባል ተቀባይነት የለውም በጭራሽ የተተወ ነው ብለዋል ስለዚህ ሐዲሱ ضعيف ነው ሐዲሱ ضعيف ቢሆንም ከነዚህ ውስጥ ሴሌክት የምናደርጋቸው አሉ በሌላ ሐዲስ የተረጋገጡ ማለት ነው አንደኛ በኋለኛው ሐዲስ ኩሉሃ መስጂድ ኢለል መቅበራ ወልሐማም ሁለት ከዚህ ውስጥ እናወጣለን ስንት ይቀረናል አምስቱ ይቀራሉ መዝበላ ቦታ ውስጥ መስገድ ይቻላል አይቻልም? እሺ ሐዲስ በእስ ከሆነ ከአምስቱ ውስጥ ሁለቱን አውጥተናል። ሶሒህ አድርገን በኋላኛው በሶሒህ ሐዲስ ኢለል መቅበረተ ወልሐማም እነዚህ ሁለቱ ሲቀሩ ሌላው መስገጃ ማዕከል ነው ብለዋል። ሁለቱ ላይ ግን መስገድ እንደማይቻል ሶሒህ በሆነ ሐዲስ ነገሩ። ከአምስቱ ሁለት ከሰባቱ ሁለት አወጣን፣ አምስት ቀረ። ከአምስቱ ደግሞ ደሊል እንፈልግ። ለምሳሌ መዝበላ መዝበላ ደሊል አለን። መዝበላ መዝበላ ቦታ ላይ ስግል መጣያ ቦታ ላይ መስገድ ይቻላል? አዎ ምን ከሆነ اذا كانت المزبله መዝበላው ከሆነ من الحيوانات اللوات يؤكل لحمهن ስጋቸው የሚበሉ እንስሶች ከሆነ ያ ፍግ ችግር የለም ይህን እናወጣለን ጧራ እንደሆኑ ስላረጋገጥን ማለት ነው ከኋላ በደሊላችን ተግባባን አይደል ስጋ ያለበት ቦታ መስገድ ክልክል ነው አዎ ክልክል ነው እሱን ይዘው ነው ክልክል ያደረጉት ወላኪን ስጋቸው የሚበሉ እንስሳዎች የነሱ ነጃሳ ነው ነጃሳ አይደለም ነጃሳ አይደለም ስለዚህ መዝበላው የስጋቸው የማይበሉ እንሰሶች ፋንድያ እስካልተጨመረበት ድረስ መስገድ ይቻላል ማለት ነው። ይሄን አወጣ ነው በደል ይቻላል። ቆሻሻ ሰውየው ሽታ የሆነ ነገር ያደርስብኛል ካላለ በስተቀር እንጂ ለሶላቱ ጃኢዝነት ችግር የለም መስበላል። ወልመጀራ እርድ ቦታ ላይ ይበቃል ይቻላል። ሐዲሱ በእርስ ስለሆነ ከዚህ ውስጥ ሴሌክት እያደረግን ነው። በዕፍ ከሆነ እሺ መጅዘራት ይቻላል? አይቻልም። ለመመስፎፍ ምንድን ነው ብለናል? ነጃሳ ነው ብለናል። ስለዚህ መሐሉ ነጃሳ ስለሆነ አይቻልም። ይሄ ስላለ ሳይሆን ይሄ ሐዲስ ስለተናገረ ሳይሆን ያረጋገጥ ነው። ሌላ ቦታ ደመን መስፉህ የታረዱ እንስሶች የሚፈሰው ትኩሱ ደም ነጃሳ እንደሆነ በቁርአን ስለተረጋገጠ ማለት ነው። አው ደመን መስፉሐን ብሎ ቁርአኑ ስለተናገረ ስለዚህ መጅራ ቄራ ቦታ ላይ መስገድም አይቻልም ማለት ነው። በዚህ ሐዲስ ሳይሆን በሌላ ሐዲስ። እሺ ወል መቅበራ መቅበራ ሲቻላል። አዎ ሐዲሱ ነው። በኋለኛው ሐዲስ ተረጋግጧል። በመቅበራም ቦታ ላይ መስገድ አይቻልም። ቃሪአተ ጦሪቅ ቃሪአተ ጦሪቅ ላይ መስገድ አይቻልም። ቃሪአተ ጦሪቅ ይቻላል። ቃሪአተ ጦሪቅ ቃሪአተ ጦሪቅ ማለት የመንገድ መተላለፊያ ዋና ህዝብ የሚተላለፍበት መኪና የሚሄድበት ማለት ነው። አንዋር መስጊድ መስጊዱ ሲሞላ የት ላይ ነው የሚሰገደው? ዋናው መኪና ይታገዳል፣ መንገዱ ላይ ይሰግዳል። ረጃኢዝ ይቻላል። ግን የተከለከለው ለግለሰብ ከሆነ ይሄ ሌላ ጥያቄ ነው። አሁን እኛ የፈለግነው ቃሪአተ ጦሪቅ ላይ መስገድ ተከልክሏል ከተባለ ክልከላው ለተወሰኑ ሰዎች ነው ወይንስ ጭራሽ ቦታው ላይ አይቻልም ነው? ጭራሽ አይቻልም ከሆነ ደሊል የለም። ይቻላል። ለምን ቃጠረ ብዙሃን የሚሰግድበት ከሆነ ይቻላል። አንድ ሰው ግን መኪና ለማስቆም ቦታው ላይ መስገድ የለበትም። ለምን ይወሰወሳል፣ ይቋረጣልና ነፍሱ ክልክል ይሆንበታል። የተከለከለው አውራ ጎዳና ላይ መስገድ ክልክል ስለሆነ ሳይሆን ስለሚወሰወስ ዘን ጊዜ ይወጣል። ቃሪያ አተጦሪክም ደሊል የለም ማለት ነው። ወል ሐማም ሐማም ቦታ መስገድም ክልክል ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ደሊል አለው ይሄ የሌላ ነው። የኋለኛው ሐዲስ አለ። ስንት አወጣን ማለት ነው? መቅበራ ቦታ ላይ መስገድ አይቻልም። ሐማም ቦታ ላይ መስገድ አይቻልም። ከኋላ ባገኘ መዝበላ ላይ ይቻላል። መጅዘራ አይቻልም። በሌላ ሐዲስ አረጋግጠን ማለት ነው። ወመአጢን ኢብል መአጢን ቦታ ላይ መስገድ አይቻልም። ይህም በሌላ ሐዲስ እናረጋግጣለን። አዎ አይቻልም። ለምን? ነብዩ አለይሂ ሰላቱ ወሰለም ስጋዋን የበላ ምን ያድርግ ብለዋል? ውዱ ያድርግ ብለዋል። ለምን? لأن قرينها ሸይጣን እላዋ ላይ ምን አለ ምን ሰፍሮባታል ነው ያሉት ነብዩ ራሳቸውን እኮ አሉ فيها الجن ሸይጣን አለ ላይዋ ላይ ብለዋል ነብዩ አለይሂ ሰላቱ ወሰለም ግመለዋል ሸይጣን አለባት ብለዋል ስለዚህ ስጋዋን ስትበላ ስጋዋ ጋር ሰይጣን ይያያዛል ሰይጣንን ደግሞ የምታዳክመው በውዱ ነው ይህም ብለው ነው ነብዩ በነፍስ ነው ያስቀመጡት አሁንም እቺ ግመል ሰይጣን ካለባት ዛፉ ስር እነሱ የሚባርኩበት ቦታ ላይ ሄደ ብትሰግድ ምን ሊፈጠር ይችላል ወስወሳና የተለያየ ጥቃት ሊያደርሱ ይችላሉ ነፍሱም ይችላሉ ሊጫጫው ይችላል የሆነ ነገር ሊደርስ ይችላል። ቦታው ላይ ሰይጣን ያለበት ቦታ ስለሆነ አትስገድ ማለት ነው። ግመሏ ሳይሆን እግመል ጋር ሰይጣን ስላለ ይሄም ታቢት ይሆንልና ተግባባናል። ወፈውቀ ዛህሪ በይቲላህ የሚለው ስታ ሌላ ሐዲስ አለው። ይሄ የለም፣ ችግር የለም። የተወሰነ ያክል እላዩ ላይ ይሆናል፣ ቅብላው ላይ ችግር የለም። ማንም አልከለከለም። ይሄ ሐዲሱ ይሄ ዱዓ ስለሆነ ሌላ ሰው ሐዲስ የሚጠግነው ስለሌለ ችግር የለም። ከነዚህ ውስጥ አሁን ጃኢዝና ገይረ ጃኢዝ የሆነውን አወጣ ሐዲሱ ዱዓ ስለሆነ ማለት ነው። ሰባቱም በትክክል አልተከለከሉም። ከነዛው ሶሒሁን ታወጣለህ። የተከለከለውና ያልተከለከለው ለይተህ ማውጣት ማለት ነው። በሌላ ሐዲስ ይደረግ። ለምሳሌ ከሰባቱ ውስጥ ደሊል የሌለው ማን ነው? የትኛው ነው ደሊል የሌለው? አንዱ ምሳሌ ገለ እ መዝበላ የሚለው ደሊል የለውም። ወልመጅዘራ እዚህ በዕፍ ስለሆነ ሰባት ቦታ ነብዩ ከልክለዋል ያለው ሐዲሱ በዕፍ ስለሆነ ከሰባቱ ውስጥ የትኛው ክልክል ነው የትኛው ክልክል አይደለም? በሌላ ሐዲስ እንጠግን ብለን አይደለም ነው መጅዘራ ደሊል አለ ክልክል ለመሆኑ አይደል? ለምን ደመን ነጃሳ ስለሚሆን እሺ ስለዚህ ነጃሳ ነው ቦታው ተነጅቷል ወል መቅበራ ይሄ ደሊል አለው ምን ምን የሚል ስላለ ኢለል መቅበራተ ወል ሐማ ወቃሪአት ጠሪቅ አውራ ጎዳና ላይ መስገድ ክልክል ነው ይላል ነው ክልክል ነው ክልክል አንልም የሚሆንበት የማይሆንበት አለው ተፍሲል አለው ማለት ነው እዛ ውስጥ ነው እንጂ ቃሪአት ጠሪቅ ላይ መስገድ ክልክል ነው የሚል ውሳኔ ውስጥ አንደስ እሺ ወል ክልክል ለመሆኑ ደሊል አለ ወማዓጢን ኢብል ክልክል ለመሆኑ ደሊል አለ ያ የውዱ ራሱ ቅያስ ሆነ ነው ወፈውቀ ظهر بيت الله ደሊል ማሻአላ رواه الترمذي وضعف وعن ابي مرثد الغنوي رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم نبينا عليه الصلاة والسلام ሲሉ ሰምቻቸዋለሁኝ አለ። ምን ሲሉ የቁል ላ ቱሰሉ አትስገዱ፣ ኢለል ቁቡር ወደ መቃብር ቅብላ አድርጋችሁ አትስገዱ፣ ወላ ተጅሊሱ አለይሃ እላዩ ዓለም ላይ አትቀመጡ ብለዋል ነብዩ አለይሂ ሰላቱ ወሰላም። ሰዋ ሙስሊም ሙስሊም ዘግበውታል። እንዳውም በመቃብር ላይ መቀመጥ ከምትቀመጥ ይልቅ ብለዋል ነብዩ አለይሂ ሰላቱ ወሰላም እሳት ላይ ብትቀመጥ ወቱሕሪቀ ሰውበክ ነፍስህን አቃጥላ ቆዳህ በደርስና ቆዳህ ቢቃጠል ይሻላል ነው ያሉት ነብዩ አለይሂ ሰላቱ ወሰላም። መቃብር ላይ ከመቀመጥ ይልቅ መቃብር ላይ መቀመጥም ሆነ መርገጥ በጣም ክልክል ነው። ራሱን ሰውየውን በህይወት እንደ እንደ መርገጥ ያ ብቻ አይደለም ነብዩ አለይሂ ሰላቱ ወሰላም መጥፎ ቅጣት እንዳለው ነው የተናገሩት። ያንን እሳት ቢያቃጥል ይሻላል ነው ያሉት። لا تصلوا إلى القبور ወደ መቃብር አትስገዱ ቂብላ አድርጋችሁት ማለት ነው። ፊት ለፊታችሁ ቅርብ የሆነ መቃብር ካለ ራቅ በሉና ስገዱ። ራቅ ወደ መቃብሩ ነው እየሰገደን እንዳይባል መቃብር መካከልም አይሰገድም፣ ወደ መቃብርም ተዙሮ አይሰገድም። distance ይሄን ነው ምናምን የሚባለው በምን በምንድን ነው የምንለካው? አደት ነው የምንለካው። የሆነ distance ይሄን ያክል ኪሎ ሜትር ርቀት ይኑረው ምን የሚል የተወሰነ ነገር የለም። ግን ወደ መቃብር ዙረህ እየሰገድክ ነው የሚባል ነገር መኖር አለበት። ይሄ መቃብር ነው ፊት ሰውየውም ይሄን መቃብር እያመለከው ነው እንደ ብሎ ጥያቄ የሚያስነሳበት መሆን አለበት። ርቀቱ ይሄን ያክል ራቅ ካለ የለም ተባባለን ይሄን ያክል ነው ቻንስ ነው إلى إلى القبور አለበለዚያ ፊት ለፊታችን ብዙ መቃብር አለ እ መንገድ መቃብርን ማረማመድ አይቻልም አ አ ሁሉንም ሁሉንም የሙስሊም ብቻ አይደለም መቃብር ነው ላትሰሉ ኢለል ቁቡር ኢለል ቁቡር ልሙስሊሚን አይደለም ኢለል ቁቡር አይሰገድም ወላ ተጅልሱ አለይሃ መቃብርም ላይ መቀመጥ ክልክል ነው ረዋህ ሙስሊም የተፈለገው ላትሰሉ ኢለል ቁቡር ያለው وعن ابي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم مدينة الشرك ስለሆነ አም መዲነተ ሽርክ ነው ሌሎች አሁን ግማሹ ነጃሳ ሸይጣን ስለሚበዛ ምናምን ምናምን እንላለን ኡማውን ብክንክን ያደረገው ሸይጣን ተዳሁ አማደገኛ ቦታ ይሄ መቃብር የኑህን ሰዎች ያጠፋቸውም እሱ ስለዚህ ወደ መቃብር ዙሮ መስገድ አደገኛ ነው በጣም መቃብርም ውስጥ መስገድ እንደዚህ እ ቀብሩ ላይ ቆሞ ዱዓ ማድረግ ከሰአሉ ለሁ ተስቢት አለ ያችን በመጠቀም ነው እንጂ ቁርአን ሱረቱ ያሲን ምን ምን የሚቀራ ነገር አለ እሱ እሱ የለም ሳቢት አይደለም ሳቢት አይደለም ኢንሻአላህ ምን ላይ እንቀረዋለን ኪታቡል ጀናኢዝ ላይ በስፋት እናየዋለን እሺ እሺ እንዴት ነው ጀናኢዝ ስንቀራ ኢንሻአላህ وعن ابي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم اذا جاء احدكم المسجد عندكم مسجد كمثال النبي عليه الصلاه والسلام المسجد ሲገባ فلينظر ይመልከት ፈኢራአ ካየ ፊና ላይ ነጠላ ጫማ ወይንም መለበሰው ጫማ ላይ ካየ አዘን ቆሻሻ ነጃሳ ነገር ካየ አው ቀድረን ወይም ያስጠላ የሚያስጠይፍ ነገር ካየ ፈለምሰሁ ጠረግ ጠረግ ያድርገው መሬት ላይ ማለት ነው ባቧራ ወሊሰል ፊህማ ከነጫሞቹ ይስገድ አخرجه አቡ ዳውድ ወሰሐብ ኢብኑ ኹዘይማ ሐዲሱ ሰሒህ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም ሶላት ውስጥ እያሉ ጅብሪል ነግሯቸው ነበር ያ መሐመድ في إحدى نعليك ጫማህ ላይ ነጃሳ አለ አስወግድ አላቸው። እዛው እያሉ አሸት አሸት አደረጉትና በዛው ሶላታቸውን ቀጠሉ። ሶላቱ አይበላሽም። ነጃሳ ያለብን ለምሳሌ ነጃሳ ካለብህ ቅምጣምህን አስታወስክ ከነጃሳ መሆኑ እዛው እያለህ ወሩረው አንሳል እንጂ አዲስ እንደገና መጀመር የለም። ረስተህ ወይ በጀህል የሰራኸው ነገር ከሆነ ማለት ወይ በጀህል ወይ ረስተህ የለበትከው ነገር ከሆነ ችግር የለም ስትለዋለህ ነጃሳ ከጨረስክ በኋላ ሶላቱን ግን አትደግም አትደግም አለሶህ አላቀውል ሶሒ ማለት ነው። ለኢማሙ ሸፍዒ ግን መድገም አለበት ነው። ለኢማሙ ማሊክና ኢማሙ አህመድ አይደገምም የሚሉት አይደሉም። ደግሞ እሱ ነው ከነብዩ አለይሂ ሰላቱ ወሰለም ሐዲስ የምንረዳው ራሱ እሱ ነው። ነብዩ አለይሂ ሰላቱ ወሰለም ጅብሪል መጥቶ ጫማ ላይ ነጃሳ አለ አላቸው፣ አስወግድ አላቸው። ጫማቸውን ጣሉ ይዛያሉ ማለት ነው። ስለዚህ በዛው ቀጠሉ። ሶላት እንደገና ከመጀመሪያ አልጀመሩም። አሁንም ከነጫማ መስገድ ይቻላል። ባይሆን ነጃሳ መሆኑ እርግጠኛ ከሆን አፈር ላይ ማሻሸት አለብን። አፈር ላይ መጥረግ አለብን ማለት ነው። ይህ አይነት ነጃሳ ነጃሳ በውሃ እንጂ አይጠራም የሚል የለም። ኢማሙ አህመድ በቃ ካሳብጠ በስተቀር ነጃሳ አይጠራም የሚል አቋም አላቸው። ወላኪን አብዛኛው ዑለማ ምንድን ያለው ነጃሳ በፍጥነት የሚጠራለ በዲባብ በማረም የሚጠራለ ከምር ደግሞ ፈልታ ሲወጣላት የሚጠራለ የሴቶች ልብስ ረጅም ልብስ መሬት እየጠረገ የሚሄደው ልብስ እሱም ደግሞ አፈር ያጥበዋል ነው ያሉት ነብዩ አለይሂ ሰላቱ ወሰለም። ሁሉም ይለያያል ነጃሳ ስለዚህ ጫማ ሽንት ቤት ገብቼ ወጥቻለሁ ብትል ከሽንት ቤት መስጂድ እስከምትደርስ ድረስ ወይንም ሆነ ቦታ እስከምትደርስ ድረስ አቧራ እንትን ይለዋል፣ ይነካካዋል፣ ችግር የለም ይጠርገዋል ማለት ነው። ከነጫማ መስገድ ይቻላል። ማጠብ አይወጭም ማለት ነው። አቤት ወደ ሐሰንነት ደረጃ ይመጣሉ። ግን የሐዲሱ አቅም ወሳኝ ነው። ሁሉም ለምሳሌ መቶ መውደቅ ካለ በቃ ዜሮ መቶ ዜሮ አንድ ላይ ብትጀምረው ምንም አትችልም። አቅሙ ያንኛው ከዚህኛው ትንሽ ይህም በእሱ ይህም በእሱ